አንድ ወርቅ ዛሬ አንድ ወርቁን አንድ ግራም ኋላም አንድ ግራም ትችላለህ። ብድር ሌላ ነው፣ ሽያጭ ሌላ ነው። ቀርድ ላይ ደግሞ ራሱን የቻለ ባብ አለ። ቀርድ መበደር ትችላለህ። ኋላ ልትመልስለት መበደር ይቻላል። ሽያጭ ነው፣ መገበያየት ነው። በይዕና ቀርድ ይለያያል። ቀርብ ትችላለህ፣ ተበድረህ መውሰድ ትችላለህ። ኋላ እመጣልሃለሁ ብለህ በይ አታድርገው። ሽጥልኝ ልግዛ የሚባለው ነገር ወደ ቀርብ ቀየረው። አሁንም እኮ ምን እንዳለ ታውቃለህ? በሪባ የሚቀመጠው ለምሳሌ የምታስቀምጠው እስላሚክ ባንክ ቢኖር ኖሮ ምን ታደርጋለህ? እዚህም በ percent ነው የሚሰራው፣ እዛም በ percent ነው የምታገኘው። ቂራድ ወደሚለው ትቀይረዋለህ። ችግር የለም። አሁን ትናንት ያ እጅ የሌለን ነገር መሸጥ አይቻልም እያለ ቀርተናል አይደል? ሰለም የሚባል የቅጠል የሚባል ይመጣል እንቀረዋለን። ዱቤ መሸጥ የምትችልበት የሌለን እቃ መሸጥ የምትችልበት አለ። በዚህ ሰዓት አመጣላለሁ። ራሱን ባቡን ጠብቆ ይመጣላቸዋል። ችግር የለም። መበደር ትችላለህ። ብርም ምንም ተበድረ ሌላ ጊዜ ያመጣለው ይቻላል። በይዕን የማይፈቀድ ወሪ ላይ የሚያመጣው ኋላ ስትመልስለት ግን ምን ማድረግ የለብህም። ምን ማድረግ የለብህም። እንደዚህ አይነት ሸርጥ አስቀምጦብህ ከሆነ ክልክል ነው። ረዋሁ ሙስሊም وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم الذهب بالذهب وزنا بوزن مثلا بمثله والفضه بالفضه وزنا بوزن مثلا بمثله فمن زاد او استزاد فهو ربا رواه مسلم وعن ابي سعيد الخدري رضي الله عنه የሞባይሉን ነግሬያቸዋለሁ አይደል? ሞባይል ላይ የ25 ብር በ25 በ20 ብር ምናምን የሚገዛው አለ። እሱ አየር ነው የሚሸጠው። በ25 ብር የገዛውን አየር እንትን የአየር እንትን እርዝመት ማለት ነው። ያንን በምን ጥቅም ነፍዕን ነው የሸጠው። ነፍዕን መሸጥ ደግሞ ትችላለህ። በ20 ብር ትሸጠዋለህ፣ በ15 ብር ትሸጠዋለህ። ብሩን አይደለም እካርዱ ላይ የምትጠቀመው የአየር መጠን አለ። እሷን ነው የሸጥከው፣ መስእን የተሸጠው። ብሩን በብር አይደለም። ምክንያቱም በሀያ አምስት ብር የገዛኸውን ነገር አንተ በአስር ብር መሸጥ ትችላለህ። ሌላ ነገር አሁን ብሩ መካከል ላይ የለም። ነፍዕ ጥቅም ነገር ገዝተሃል። በአየር ላይ የምትጠቀመውን ነገር የአየሩን እንትን ከገዛ በኋላ ብር የለም። አሁን እየሸጥክ ያለው ብር 25 ብር ሳይሆን የሸጥከው ምንድን ነው? 25 ብር የሚተካ ሌላ ነገር ነው የሸጥክለት ነፍዑን ማለት ነው። አተገባን? ወርቅ ቀለበት የገዛ ወርቅ ማለት ግራም ይችላል ቀለበት የወርቅን በወርቅ ሲገዛ ግራሙ መታወቅ አለበት። ይኸው እንቀራታለን። አሁን የጠየቃት ጥያቄ ኢንሻአላህ አሁን ልንቀራት ኢንሻአላህ ጀዛከላህ وعن ابي سعيد الخدري وابي هريره رضي الله تعالى عنهما ان رسول الله صلى الله عليه وسلم يا الله ملائكتنا استعمل رجلا عند سو شومي على خيبر خيبر ላይ ስልጣን ሰጡት ነብዩ አለይሂ ሰላቱ ወሰላም የሰው ذلك الرجل سواد ይባላል سواد بن غزية ይባላል في وزن عطية الانصاري እና ይህን ሰው ስልጣን ሰጡት። ሰዋድ ብኑ ገዝያ ይባላል ሰውየው። አንሷሪይ ነው፣ አንሷራዊ የመዲና ሰው ነው። ኸይበር ላይ ስልጣን ሰጡትና አንተ አስተዳድር ብለው አስተዳደርነት ሰጡት። እዛ ፈጃአሁ አንድ ቀን ለነብዩ አመጣላቸው ቢተምሪን ጀኒድን አይጀይድን ቆንጆ ተምር አመጣላቸው ለነብዩ አለይሂ ሰላቱ ወሰላም። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ አሉ አኩሉ ተምሪ ኸይበርን አኩሉ ተምሪ ኸይበር ሀከዳ የኸይበር ቴምር እንደዚህ ቆንጆ ነው ሁሉም አሉት። ፈቃል ላ አይ ሁሉም እንደዚህ ቆንጆ አይደለም። ወላሂ ያ ረሱላህ በጌታ ይሁንብኝ ያ ረሱላህ እና እኛ ለነእኹዙ ሳዓ አንድ ቁናን እንወስዳለን ምን ሀዛ ከዚህ ከቆንጆው ተምር ቢሳዓይኒ በሁለት ቁና ወሰላሳ በሶስት ቁና ከሌላው ከረዲኡ ከተበላሸው ማለት ነው። አለና ነገራቸው። ተገባናል? ግልጽ ነው። እየገባችሁ ነው። ለነእኹዙ ሷአ አንድ ቁና እንወስዳለን። ምን ሀዳ ከዚህ ከጡሩ ቢሷአይኒ ሁለት ቁና ሰጥተን ወሰላሳ ሶስት ቁና ሰጥተን ከየት ማለት ነው? ከሌላ ከሌላ ሷአይ ወሰላሳ በል በሁለት ቁና ወሰላሰቲ በሶስት ቁና አንዳንድ ጊዜ ማለት ነው እንወስዳለን አላቸው። ፈቃለ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ ላ ተፍዓል እንደዛ አታድርግ አሉ። ቢል ጀምዓ መጀመሪያ ረድኡን መጥፎውን ሽጥና አሉ። ጀምዕ ማለት መጥፎ ማለት ነው። ብደራሂም በድርሃም ሽጠውና ثم ابتع ከዛ ግዛ ብደራሂም በዋጋው ጀኒበን አይ ጀይደን ጥሩን ቴምር ግዛ አሉ። ወቃለ ሚዛን ሚስለ ዛሊክ በሚዛንም እንደዚሁ ማለት ነው። በሚዛንም እንደዚሁ የታቢዓ ቢጅንሲ አላ ይባአ ሙተፋድላ አበላልጦ መሸጥ አይፈቀድም በሚዛንም ማለት ነው። በቁና ብቻ አይደለም በሚዛንም እንደዛ ነው። ማበላለጥ አይቻልም። ስለዚህ ምን መደረግ አለበት ማለት ነው። የደቡብ አፍሪካው እንትን በኢትዮጵያው ያለው ይሄ ነው ማለት ነው። ተባብተናል። ምን መሰላችሁ ነብዩ አለይሂ ሰላቱ ወሰላም ስድስት ነገራቶችን ጠቅሰውልናል አይደል ላይ ወርቅ በወርቅ ብር በብር ቡር በቡር ምንድነው ወልብሩ ብልብር እንዳትሉት እሺ እ ወልብሩ ብልብር ምን ማለት ነው ቡር ነው እሺ ብር እንዳትሉት እኔ ብር ያልኳችሁ ወልፍበቱ ብልፍዱ አለው ነው ብር ያልኩት ወልብሩ ሌላ ነው ስንዴ ማለት ነው ቡር አንድ ቦታ ምን ተብሎ ተቀራ መሰላችሁ? ሸኹ እያቀሩ እያለ ሙካተብና ሙደበር የሚለው አለ። ሙደበር ይሄ ቦታ ፉቃዎች እያቀሩ ነው። ሸኹ እያቀሩት እያለ ከኋላ መጣና ምን አርጎ ቀራባቸው? مد بر ብሎ ቀራባቸው። مد بر ምን ብለው ያምጡ? ከኋላ ያለው ሀሳብ ከፊት የሚመጣው contextual ሰው ጭራሽ አይሄድ። مد بر ማለት ምን ማለት ነው? አንድ እፍኝ ስንዴ ማለት ነው። አንድ ላይ አያይዞ ቢቀረው ግን ሙደበር ነው የሚሆነው። مدبرين هم ودورنا من قبل يفسروا لزينة الله أنا نجزي أنا يعني برد البرد لكن سجدت النجارة النبي كل لكن العلة ليست لمنصوصة النبي عليه الصلاة والسلام الا ومكنا يكون على النجار من سجدت النجار مرتفعته فوقع في مختلف كبير فعلماء اسمك كل كسب ثانية تتكاس وقالت الظاهرية ዛሂርያዎች ላይጅሪ ሪባ ኢላ ፊ ሲስተቲል መንሱር በእነዚህ በስድስቱ ነገራቶች ላይ ብቻ ነው ሪባ ያለው። በጤፍ ላይ በማሽላ በገብስ በጤፍ በማሽላ በበቆሎ በመሳሰሉት ላይ ሪባ የሚባል ነገር የለም ብለዋል። እነዚህ ውስጥ ስለማይገቡ ስላልተጠቀሱ ከዚህ ውጭ ያለን ማንም መጥቀስ አይችልም ነው። ولكن الفقهاء የተገነዘቡት ነገር አለ እነሱ ምንድን ያደረጉት ብርም አይገባም ነበር፣ ዶላርም ሪያልም የንም ምንም ሽልንግም አይገባም ነበር፣ እነ ፓውንድ አይገቡ ነበር። እዚህ ግን ይገባላሉ። ምን የመላሻ ዛሃብና ሲባ በሚለው ስር ገንዘብ ነክ ነገር ይገባል። ቡር፣ ሸዒር፣ ተምር ተምር በሚለው ዘቢብ ይገባል። ዘቢብ ይገባል። እነ ሸዒርና ቡር ውስጥ ደግሞ ጤፍ፣ ማሽላ ይገባል። የእህል ውስጥ ማለት ነው። በቋሚነት የምንመገባቸው እንደ ዘካው ማለት ነው። ዘካው ላይ ቀጥተናል አይደል? ዘካ አለበት የምንለው ነገር ሁሉ ማለት ነው وعن جابر بن عبد الله رضي الله عنهما قال نهى رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ከልክለዋል አንበይ ሱብራ ቁልልን መሸጥ ሚነተምር ከተምር የተቆለለን ነገር ላ ዩዕለሙ መኪሉሃ በስፍሯ የማይታወቅ የሆነ ቢልከይሊል ሙሰማ ስፍሩ በሚታወቀው ሚነተምር ከተምር ከትምህርት ስፍሩ የሚታወቀውን በማይታወቀው መሸጥ አይቻልም። ሁለቱም እኩልነታቸው እንዲታወቅ መከፈር አለባቸው ማለት ነው። ቁልሉን እዚህ በተ አንድ ኩንታል 100 ኪሎ ግራም የሆነውን እዚህ ባለው ቁልል ግዛኝ ብሎ መገዛዛት አይፈቀድም። ያንኛው መጠኑ መታወቅ አለበት እኩል መሆናቸው እንዲረጋገጥ ለማለት ነው። አንበይ ቁልልን መሸጥ ሚነተምር የተምር ቁልልን ላዩዕለሙ የማይታወቅ መኪኑሃ ስፍሯ የማይታወቅ መጠኗ ምን ያክል እንደሆነ በምን መግዛት በምን መሸጥ ቢልከይል ሙሰማ መጠኑ በታወቀ ምን ተምር መሸጥ ከተምር መጠኑ በታወቀ መጠኑ የታወቀን ባልታወቀ መገበያየት አይፈቀድም። ለምን ለምን አልጀህሉ ቢልሙማተላ ከሐቂቀቲል ሙፋደላ ይላሉ። መማሳሰላቸውን አለማወቅ ራሱ ዳይሬክት እንዳበላለጥ ነው የሚቆጠረው። የማታውቀው ነገር ከሆነ መጠኑ የአንዱ መጠን ይታወቃል፣ የሌላው መጠን አይታወቅም። ለምሳሌ ቅድም አህመድ ያለው ማለት ነው። ቀለበ የቀለበ ቀለበቱ ላይ ያለው ግራም አይታወቅም። የሚታወቅ ሶስት ግራም ወርቅ አለ። ቀለበቱ ይሄን ቀለበት በዚህ በሶስት ግራም ወርቅ ልግዛ አይፈቀድም። ይሄ የግድ ምን መሆን አለበት? ይሄ መዕሉ መሆን አለበት መጠን የተሰራው ማለት ነው ግራም አልገባችሁ? ግልጽ ነው። ወአን ሙዕምር ብን ዓብድላህ ረዲየላሁ ተዓላ አንሁ ቃል እኒ ኩንቱ አስመዑ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል ነቢዩን ዐለይሂ ሰላቱ ወሰላም ሲሉ ሰማ ነበር። አጠዓሙ ቢጠዓም ምግብ በምግብ የሚመገቡት ነገር ሚስለን ቢሚስልን አምሳያ በአምሳያ መሆን አለበት። ወካነ ጧዓሙና ምግባችን ደግሞ የውመኢዚን በዛን ጊዜ አሸዒር ገብስ ነበር ይላል። ስለዚህ አጧዓሙ ቢጧዓም ማለት እዚህ ቦታ የተፈለገው ምንድነው ማለት ነው? ወሸዒሩ ገብስ ነው ለማለት ፈልጎ ነው። ገብስ ነው ለማለት ፈልጎ ነው። ለዚህ ነው ፉቃዎች የሚከለክሉት ነገር አለ። እንጀራን በእንጀራ ራሱ መቃየር አይፈቀድም ነው የሚሉት። እንትን መሻሻል ይሄንኛውን እንጀራ ይሄንኛውን እንጀራ ስኝ የኔን እንጀራ ውሰጂ አይፈቀድም ይላሉ። መጠኑ አይታወቅምና መጥዑማት ስለሆነ ነው የሚሉት። የገብስ እንጀራ በገብስ እንጀራ ይከለክላሉ። እንጀራ ወይ አጣዓሙ ቢጣዓም የተለመደለት ነው። የዛን ጊዜ ጣዕማቸው ምን ነበር? وعن فضالة بن عبيد الله وعن فضالة بن عبيد رضي الله تعالى عنه قال ومن الكلمة هذه من بيته وعن فضالة بن عبيد رضي الله تعالى عنه قال اشتريت يوم خيبر يا خيبر جزية جزاهم يعني فضالة بن عبيد من إلى فضالة بن عبيد قال اشتريت يوم خيبر يا خيبر زمن كذي جزاهم يعني من ቅላደተን ሀብል ሴቶች አንገት ላይ የሚደረግ ሀብል ገዛው። ቢስነይ አሸረ ዲናርን በአስራ ሁለት ዲናር ገዛሁት። ቅላዳውን ቅላዳው ማለት እዚ ላይ የሚደረገው ሀብል ጌጥ ነገር ነው፣ የሚደረግ ጌጥ ነው። እዚሁ ጌጡ ላይ የተለያዩ ኸረዞች አሉ። ኸረዞች የተከበረ ቢላ የሚሉት ለጀውሃር ምናምን ነገር ራሱ ዲናሮች እንትኖች ይኖሩበታል። ወርቅ እንትኑ ሀብሉ ላይ ማለት ነው። በአስራ ሁለት ዲናር ገዛሁት። ሲሃ ዘሃቡን እዛው ሀብሉ ላይ የወርቅ ድርድር አለበት። የተለያዩ ወኸረዙን ኸረዞችም አሉበት። ኸረዝ ማለት አልሒጃረቱል ከሪማ ተከበረ ድንጋይ ምናምን ይባላል። ጌጥ ነው እንደሱ እ ጌጥ ነው። የተከበረ ድንጋይ ነው እ አታውቁትም? አታውቁ እ ድንጋይ ከሰል ድንጋይ ቅጠል ጌጡ አንዳንድ ጊዜ ያው diamond ምናምን ነገር ይጠቀማሉ እና فيها ذهب ወርቅ አለበት وخرز ኸረዝ የሚባሉት የሚሰገሰጉት አተቴ ታውቃላችሁ አተቴ የምትባል ወይንም ሙስባሃ ታውቃላችሁ የምንዘክርበት የእሱን አይነት እንትን ነገር እዚህ ላይ የተደረደረ ማለት ነው ክር ነገር አለ ክሩ ውስጥ ወርቅ አድልታ አለበት ተደርድሮበታል። ሌላ ከረዞችም አልሂጃረት አልሐሪማ ነው ያሉት የተከበሩ ድንጋይ ወይንም ደግሞ ጀዋሂር ጸልይ አከቴ ጸልይ ምናምን እሺ ጸልይ ጸልይ ነው እሺ ጸልይ ታ እንደ ጸልይ ነገር እንድደርድር ያስቀምጣል። ወርቅ አለው፣ ከረዝ አለው። ከረዝ የሚባሉት የተከበረ ድንጋይ ወይንም ደግሞ ጀዋሃር በሉት ቤትና አሸረ ዲናርን በአስራ ሁለት ዲርሃም ገዛው። ሲሃ ዘሃቡን ወኸረጅ ወርቅም አለበት፣ ኸረጅም የተለያየ የተከበረ ድንጋይ ጌጥ አለበት። የተለያዩ ጌጦች ففصلتها ከገመዱ ላይ ከክሩ ላይ ስለየው فوجدت فيها አገኘው እዛች ቂላዳ ላይ ጌጡ ላይ أكثر من اثني عشر دينارا ከአስራ ሁለት ዲናር በላይ አገኘሁኝ ከአስራ ሁለት ዲናር በላይ ፈደከርቱ ዛሊከ ነቢ ስለ ላ ስለም ነቢዩ አለ ሰላቱ ወሰላም እንዲህ አሉ ፈቃል እንዲህ አሉ ላ ቱባኡ ሀታ ቱፈሰለ አው ሐታ ቱፍሰለ እስከምትለይ ድረስ መሸጥ አይፈቀድም አሉ። መጅሁል ይሆናልና ይኸው ተመልከቱ። ሰውየው በአስራ ሁለት ዲናር ነው የገዛው ጌጡን ሲገዛው። ጌጡ ሀብሉ ብዙ ነገር አለበት፣ የወርቅም አለበት እዛው ላይ የተሰከተ ሌላም ደግሞ ምን አለበት diamond ምናምን የመሳሰሉት ጌጦች አሉበት። በቃ ጌጥ አለበት። ስፈታውና ስተረትረው የተለያየ ነገር ሳወጣ ስንት ወርቅ አገኘሁ አለ። ከሌላው ከ diamond ኡ ከእንትኑ ከሌላው ጌጥ ውጭ ዲናር ብቻ ስንት ታገኘዋለህ? እዛ ገመድ ላይ ያለ ጌጡ ላይ ያለ ከአስራ ሁለት ዲናር በላይ የገዛው በስንት ነው? በአስራ ሁለት ያ ሌላው ትርፍ ነው፣ ችግር የለም። ሌላው ግን ዲናርና ዲናርን ስናወዳድረው የትኛው በልጧል ማለት ነው? መጠኑ ያልታወቀ ያልተለካው ቅላዳው ላይ የነበረው በልጧል። ስለዚህ ነብዩ ምን አሉ? ላቱባኡ እንደዛ አይነት ቅላዳ መሸጥ ዲናርን በዲናር መሸጥ አይፈቀድም አሉ። ሐታ ተፈሰለ እስከምትለይና መጠኗ እስከሚታወቅ ድረስ ወርቅን በወርቅ ስንገዛ ቀለበቱ መጠኑ የማይታወቅ ከሆነ ተፍሲል መደረግ አለበት ማለት ነው። አለበለዚያ እዛው በግራም መለካት አለበት ስንገዛ ማለት ነው። እኛ ባልተሰራው ዲናር የተሰራውን ስንገዛ ምን መደረግ አለበት? መጠኑ እኩል መሆን መለካት መቻል አለበት። አሳቱ ፈሰለ አይል እንዳይበላለጥብን ማለት ነው። አለበለዚያ ምንድነው ማድረግ ያለብን? በዚህ እቃ ውስጥ እንዳንገባ ምን እናደርጋለን? ምን እናደርጋለን? የእኛን እንሸጥና ቀለበቱን መግዛት ማለት ነው በብር ያልተሰራው ነው እርስ በርስ ማበላለጥ አይቻልም። ያንኛው ተሰርቶ እንኳን ራሱ መጠኑ መበላለጥ የለበትም። እንኳን ሳይ ተሰርቶ ራሱ ተሰርቶ ይሄንኛው እኮ ተሰርቶ ሌላ በብር ቢሸጥ እኮ ይሄንኛው ዋጋው ይጨምራል። ያ ተሰራውንም አስበለጠ ይሁን የተሰራውን አስበለጠ የሚሆን አይፈቀድም። ባይበልጥም ራሱ መጀመሪያ መግዛቱ አይ እንትን አይፈቀድም። ለምን? መጠኑ ስለማይታወቅ መጅሁል የሆነ ራሱ መሸጥ አይፈቀድም። መጅሁል የሆነውን ማለት ነው። ተጓተነ وعن سمرة بن جندب رضي الله تعالى عنه أن النبي صلى الله عليه وسلم نهى عن بيع الحيوان بالحيوان نسيئة ሰሙረተ ብን ጅንብ ረዲየላሁ ተዓላ ዐን ነብዩ ሰለላሁ ዐለይሂ ወሰለም መናሃ ነብዩ ከልክለዋል አንበይ ለሐይዋን ሐይዋንን እንስሶችን መሸጥ ቢል ሐይዋን ሐይዋንን በሐይዋን እንስሳን በእንስሳ ነፊአትን ዱያ አድርጎ መሸጥ ክልክል ነው ብለዋል። አንድ በግ በአንድ በግ ዱቤ አድርጎ መግዛት በግን በበግ ሲገዛዙ ዱቤ ማድረግ ክልክል ነው ብለዋል። ወላኪን አልሐዲስ ዩኻለፍ ቢዓብድላህ እብን ዓምር ሐዲስ አልአቲ ወደፊት የሚመጣ ሐዲስ አለ። እሱ ውድቅ ያደርገዋል። ይሄንን ችግር የለም ነሲአ ይቻላል። ማበላለጥ ሙፋበላ ይቻላል አይደል? ምክንያቱም እህል ዘር ውስጥ አይገቡም ወይም ዋጋ ቂማ ውስጥ አይገቡም ማለት ስለዚህ ማበላለጥ ይቻላል። እንደ ልብስ፣ እንደ ጫማ፣ አይዋኖች ምናምን የመሳሰሉት ነገር የቤት መኪና ምን የምንላቸው ማበላለጥ ይቻላል። ተመሳሳይ መኪናዎችን ማበላለጥ ይቻላል። ችግር የለም። ተመሳሳይ ማበላለጥ ዋጋ መጨመር ምን ማለት ነው? ማቀየር ትንሽ የሆነውን መኪናና ውድ የሆነውን መኪና ማቀየር ይቻላል። ሰውየው እንደፈለገ ታዲያ ሪባ የሚባል ነገር እነሱ ላይ የለም። ስለዚህ ሐይዋንን በሐይዋን ዱቤ ማድረግ አይቻልም ይሉናል። ወላኪን الحديث الآتي يخالف هذا الحديث رواه الخمسة ይቻላል ነው صحيح وصححه الترمذي وابن جارود حديث صحيح አድርገውታል وعن ابن عمر رضي الله تعالى عنهما قال سمعت رسول الله صلى الله عليه وسلم يقول ነብዩ ሲሉ ሰምቻለሁ إذا تبايع إذا تبايعتم بالعينة በዒና ገበያ ከጀመራችሁ በዒና ሪባ አው ደግሞ በገበያ ዓለም ላይ ስምጥ ብላችሁ ከገባችሁ በዒን ዒና ማለት ይላሉ። በይአል ዒና ማለት አንድ ዕቃ ትሸጥለታለህ እስከሆነ ጊዜ ድረስ እስከሆነ ጊዜ ድረስ ትሸጥለታለህ። ያን የሸጥክለትን ነገር ከሸጥክለት ሰው ላይ ባነሰ ዋጋ ትገዛዋለህ መልሰህ እንደገና ማለት ነው። እሱ እዳ ሲበዛበት አንተ መልሰህ ትገዛዋለህ በአነስተኛ ዋጋ። ምን አድርገዋል ማለት ነው? ባለዕዳ አድርገዋል። አንድ ዕቃ 200 ብር ሸጥክለት መልሰህ እንደገና ችግረኛ ነው ልግዛ ስንት 150 ልግዛ ትለዋለህ። የራስህን እቃ 200 ብር ሸጠህለታል፣ 150 ትገዛዋለህ። ስንት ዕዳ አለበት ማለት ነው ሰውዬው? 50 ብር ዕዳ አለበት። ነገሩ 150 <laughs> ብር ራሱ አሁን ግብቻ ያጊቷል። የሱ እኮ አይደለም ብሩ ዋናው የተፈለገው የበይዑ system ይሄ ነው። በይዕ አልዒላ ማለት ይሄ ነው። ዋናው ግን የተፈለገው በገበያ ዓለም ላይ ስምጥ ብላችሁ ስትሰክሩ ማለት ነው። በቃ የገበያ ዒና ሪባ ምኑ ምኑ አራጣውን ስትሰበስቡ ለማለት ነው። የበይው አይነት ይሄ ነው። በይዕ አልዒናን ማሊክ አይቻልም ብለዋል። አቡ ሐኒፋ አይቻልም ብለዋል። ኢማሙ አህመድ አይቻልም ብለዋል። ኢማሙ ሻፊዒ ግን ይቻላል ብለዋል። በይዕ አልዒና ምን ችግር አለ? ምን ጣጣ ነው? አንድ ሰው 200 ብር ሸጥኩለት እቃው ሸጥኩለትና ሁለት ቀን ሶስት ቀን ከቆየ በኋላ ልግዛ አልኩት ስል 150 ብር ልግዛ ወይንም ደግሞ አሁኑ ነው ራሱ መልሼ ልገዛው እችላለሁ፣ ችግር የለውም። ሶስቱ ኢማሞች ግን አይቻልም ብለዋል። በይዓል አይማን ምክንያቱም አንደኛ በዚህ ሐዲስ ተወግዟልና ይሄ ምልክት ኢዛ ተባያቱም በይዓል አይና ምልክት ነው እንጂ ለኛ ለሙስሊሞች የሚመጣ የውድቀት ምልክት ተደረገ እንጂ ሐራም ነው ማለት አይደለም ብለዋል። ሐራም ነው ለማለት ለነህይ ሳይሆን ነብዩ ወደፊት የሚያመጡት ነገር አለ። ቆይ እስከ መጨረሻ ልቀራላችሁ። እዛ ተባያቱን ቢልዒና በዒና ከተሻሻጣችሁ በዒና በገበያ ላይ ስክር ካላችሁ ወአኸቱም አድናበል በቀር የከብት ግራት ተከትላችሁ ይዛችሁ የምትጓዙ ከሆነ ይሄ ለገበሬዎች ነው። ኢዛ ተባያዕቱም ብልዒና ለነጋዴዎች ነው። ወአኸዝቱም አዝናበል በቀር ይሄ ደግሞ ለገበሬዎች ነው። ወአኸዝቱም ከያዛችሁ አዝናበል በቀር የከብትን ግራት ይዛችሁ ዱር ጫካ ከገባችሁ ወረዲቱም ብዘርዕ አዝርዕትን ከወደዳችሁ አዝመራችሁን ይህንን ከወደዳችሁ ከዛሊከ ለተማሪዎች ወኢዛ አኸዝቱም ሲሰላኩም አዝናበች ይከላ ነው ኡዙ ነክ ይከላ የትከላን ጆሮ ከያዘች እሺ ወረዲቱም ቢዘር አዝርዕትን ከወደዳችሁ ወተረቱም ጂሃድ ጂሃድን ተተዋችሁ ሰለጠላሁ አለይኩም በእናንተ ላይ አላህ ይሰልጥባችኋል ይልክባችኋል ዞለን ውርደትን ያመጣባችኋል ላየንዚዑሁ ማንም አያነሳውም ከእናንተ ላይ ሐታ ተርጂዑ ኢላ ዲኒኩም ወደ ዲናችሁ እስከምትመለሱ ድረስ ይላሉ ነብዩ አለይሂ ሰላቱ ወሰላም እና በኢና ሰው በገበያ ስትር ሲል አድና አድናበል በልበቀር የከብት ጅራት እያያዛችሁ በረሃ ስትገቡ ወረዲቱም ብዘር አዝርዕትን እየፈለጋችሁ ለአዝርዕት ብላችሁ ምን ስትገቡ አዝመራ እርሻ ለእርሻ ስትሄዱ ማለት ነው። ሁሉንም ከተዋችሁ ዲንን መተው ነው። وتركتم الجهاد ጂሃድን ከተዋችሁ በአላህ መንገድ ላይ መፋለም የጂሃድ አይነቶች ምንድን ናቸው? الجهاد المقاتلة في سبيل الله አለ ዋና الجهاد ምን አለ ጂሃድ ሰማዕታት የሚባሉ ለምሳሌ ምንድን ናቸው? العلماء هم شهداء አለ ሹሃዳ ይባላሉ። ሷልሒነ ወሹሃዳ ወሹሃዳ ወሷልሒን ስንል ሹሃዳ በዕልምም ላይ መሰማራት ራሱ ወነውዑል ጂሃድ ነውዑል ጂሃድ ነው። ተእዊል እንዳይመስላችሁ እንደ ተሰቢልላህ ጂሃድ ነው። ዕልም ጂሃድ ነው። ደዕዋ ጅሃድ ነው። المقاتلة ጅሃድ ነው። የዚህ ሁሉ የጂሃድ system ኦች አሉ። ሁልጊዜ መጋደል መተዋችሁ ብቻ አይደለም፣ ወደ ጦርነት አለመውጣት እናም ደግሞ እንደ ግቢው አለ وتركتم الجهاد في سبيل الله ጥላት መጥቶ እየተቆጣጠረ እኛን እንዳለ እያንዳንዱን ባሪያ ሲያደርግ ጸጥ ብሎ መጠበቅ ደግሞ አይፈቀድም። ፊትናውን የምትቋቋመውና የምትችለው መጋፈጥ የምትችል ከሆነ ማለት ነው። የማትችል ከሆነ ግን ስኩት ሆነ እና መጨረሻ ላይ የነገሩን ነገር አለ ይችላል ሰለላሁ ዐለይኩም ዙለን አላህ ውርደትን ያከናንባችኋል ላይንዚዑሁ ማንም አያነሳላችሁም ያንን ውርደት እስከ መቼ ሀታ ተርጅዑ ኢላ ዲኒኩም ወደ ዲናችሁ ወደ ሃይማኖታችሁ እስከምትመለሱ ድረስ ارجعوا للدين ለዚህም ነው ምን ያደርጋሉ ጂሃድን መጀመሪያ ከመውጣታችሁ በፊት ይላሉ ሼኹ አልባኒ በአፍጋኑ እንትን ላይ ጂሃድ ላይ የሰጡት ፈትዋ ነበረ መጀመሪያ ዙሩ ታሊባንና እንትኖች እነ ሂክመት ያር የሚባሉት በሚጽፋቸውበት ጊዜ ሶቪየት ህብረትን ካስወጡ በኋላ የሆነ ጭቅጭቅ ተነስቶ ነበር የሶቪየት ህብረትን ሲያስወጡ ኡማው ሁሉ ፈትዋ ሰጥቷቸዋል። እነ ኢብኑ ባዝም ፈትዋ ሰጥቷል። እነ ሸኹል አልባንም ሰጥቷል። ኡማ ሁሉ ተከተለ። ሁሉም ወደ አንድ አቅጣጫ ተመነ፣ ወደ አፍጋኒስታን ማለት ነው። ሶቪየት ህብረትን ጥርግርግ አድርገው አስወጡ። ምክንያቱም በዛን ሰዓት ሁሉም ተረራርቷል። በእርዳታው በምኑ በእገዛው ሁሉ ተደርጎላቸው እና መጨረሻ ላይ ምን ተፈጠረ? የእርስ በርስ ንትርክ ተፈጠረ። ሶስት አመት ተዋጉ። እንደገና ሶቪየት ህብረትን ካስወጡ በኋላ እንደገና የእርስ በርስ ጦርነት ተነሳ። ሶስት አመት ሆነ ሶስት አመት መጨረሻ ላይ ታሊባን ተቆጣጠረና ታሊባን ያዘው ሌላ አንሰቀጠ ታሊባን ማለት እና ምንድን ነበር ያሉት እውስጣችሁ የሆኑ ሰዎች ምን ህክመት ያር የሚባለው አሁን እስካሁን ድረስ እየመራ ነው ወደ ከሰላሳ ሺህ ምናምን ጦር በላይ እየመራ ነው ህክመት ያር የሚባለው ሱፍዬ ነው በጣም አደገኛ ነው ዋህብዮችን ይጠላቸዋል ዋህብዮች ታሊባኖችን ዋህብያ ሙከፍራት ያደርጋቸዋል የኩለር ጀምዓ የሚባሉ አሉ ደግሞ ዑለማ ሰለፍያ የሚባሉት ኩነሮች ኩነሮችና እነዚህኞችን ታሊባኖችን ሁለቱን ይጠላል። እስካሁን ድረስ ይጠላቸዋል። ግን ሀገራችን እናስለቅቅ በሚል ነው። ሁለቱም በተለያየ አቅጣጫ የሚዋሉ የዛን ሰዓት ተፍሲህ አልዓቂዳ አተፍሲያ መጀመሪያ ተፍሲያ ማምጣት አለብን። ወደ ዲናችን እንመለስ፣ እናጣራ። ውስጣችን ገና ሰላም አይደለም። አቂዳ ከተስተካከለ ወደ ዲናችን ከተመለስ አላህ ምን ይለቅባቸዋል? ሩዕድ ይለቅባቸዋል። ጥላቶቻችን ወደ ጌታችን እንመለስ፣ ወደ ዲናችን እንመለስ። የኛ ሸጥ ይችላል ዲን ለማግኘት ዲን ወይንም ዲል እነሱን ለማሸነፍ ወደ ምናችን መመለስ አለብን። ኢለዲን ሐታ ተርጂዑ ኢላ ዲኒኩም ሀዲሂ ጋየቱ ጋየቱ አነስር የነስር መነሻው መድረሻው ወደ ዲን መመለስ ዲናችን ላይ ትክክለኛ ሃይማኖታዊና ትክክለኛ ለጌታ ተገዢዎች መሆን አለበት። فترجع إلى دينكم رواه أبو داود أبو داود تذكروتال من رواية نافع كنافع عنه وفي إسنادهما قال النبت لأحمد أنه هو من رواية عطاء ورجال ثقات وصاحب بن القطان في شيء هذا كان السلام عليكم